نعم. فبعد فيقول المصنف رحمه الله تبارك وتعالى يجافي عضديه عن جنبيه إلا إذا كان في الصف إلا إذا كان في الصف في الصلاة يجافي يرركل عضديه أنشوتشن عضديه أنشوتشن عن جنبيه كقنوتشو إلا إذا كان في الصف صف وسط كان في الصلاة صلاة صف وسط كان بجمع يسجد ከሆነ እንጂ የዛን ጊዜ እንደዚህ አራርቀዋለሁ ሲል ያው ሰው ማስጨነቁ አይቀርም ፈኢነሁ ላ የፍዐሉ ዛሊክ እዚህን ጊዜ አያደርገውም ማለት ነው ይህንን እንደዚህ ያራርቀው እያለ ነው ያራርቀው ሲባል ደግሞ ይህንን ሲያራርቅ እዚህ ጋር ራሱ የሆነ ክፍተት ይኖራል ነው ሰው ይገፋል ማለት ነው ሰው ስለሚገፋ ሰላተል ጀማዓ እየሰገደ ከሆነ ይህንን ይሰበስባል እማ ለብቻው ሲሰግድ ሰፋ አድርጎ ይሰግዳል ማለት ነው። ያራርቃል። አቡለይህ ጡንቻዎቹን አንጀንበይህ ከጎኖቹ ያርቃቸዋል። ኢላ ኢዛ ካነ ፊሰፊ ፊሰላ ሶፍ ውስጥ ካለ እንጂ ሶላት ውስጥ فإنه لا يفعل ذلك إذا قد يسرى لأنه لو فعل هذا ይህንን አደረገ ማለት ነውና ለضيق على جاره ጎረቤቱ ላይ ያጣባል وآذاه أذى ያደርገዋል ولا ينبغي أن يفعل نهيا من أجل سنة ለሱና ብሎ ደግሞ ወንጀል ሊሰራ ወይም ደግሞ ጥፋት ሊሰራ ይሄ አይቻልም። ወላኪን ዕንደ ልሙጃፋ ነገር ግን በሚያራርቅ ጊዜ ላተንሐሪፍ አልአሳቢዕ ጣቶቹ እንዲህ መዞር የለባቸው። እንዲህ አይደለም የሚያራርቀው ማለት ነው። እንደዚህ ወደ ቂብላ እንደዞረ ይሄ ጣቱ ወደ ቂብላ እንደዞረ በዚህ አይነት ነው የሚያራርቀው እንጂ እንዲህ ብሎ እንዳይሆን ቂብላ እንዳይሰጥ ማለት ነው ጣቶቹ። በል ተኩኑ አልአሳቢዑ በል ይልቁኑ ተኩኑ ይሆናሉ አልአሳቢዑ ጣቶቹ ሙስተቅቢል القبلة قبلان ተቀጣጭተው በቂብላ ቀጥታ ነው የሚሆኑት في صحيح البخاري صحيح البخاري وسط عن عبد الله بن مالك بن حوينة رضي الله عنه قال قال كان إذا صلى فرج بين يديه رسول صلى الله عليه وسلم نبروا بأسجدوا قذي وإن بسجدوا قذي صلى ሁለት የሚያስይዛል በሰገዱ ጊዜ ፈረጀ በይነ የደይህ በእጆቻቸው መካከል ይከፍቱ ነበር ሐታ የብድወ ግልጽ እስከሚወጣ በያዱ ነጭነት እብጦይህ የብብታቸው ነጭነት እስከሚወጣ ድረስ ይሄ ማለት አንድ ሰው እዚህ ጋር ያለው ክፍሉ ከሌላው ሰውነቱ የበለጠ ቀላ ነው የሚለው ያው ብርድም ይሁን ፀሐይ ምንም ስለማይነካው ማለት ነው የተሰጠረ ስለሆነ ረሱሉ صلى الله عليه وسلم ከማንም የበለጠ መልከ መልካም መሆናቸው በሐዲስ ላይ መጥቷል ما مسست ديباجا ولا حريرا ألين من كف رسول الله صلى الله عليه وسلم ዲባጅም ነክቼ አላቅም ሐርም ነክቼ አላቅም ሐር ማለት የመጨረሻ ልስልስ የሆነ ነው ሐር ልብስ ከነቢዩ ስ ሰለም መዳፍ የለሰለሰ አይቼ አላቅም ነው የሚለው ሰሐቢዩ ረዲየላሁ ዐንሁ ሰውነታቸው በጣም የሚያምር ከዛ ጋር እንግዲህ በብትቶቻቸው አካባቢ የበለጠ ነጭ ይሆናል ማለት ነው እንደዚህ ብለው ሲሉ የብትቶቻቸው የዚህ ነጩ እስከሚታይ ድረስ ይደርሳል። ይሄ ማለት በደንብ ከፍተውታል ማለት ነው። ገባል? እንደዚህ ብለው ቢሉ ኖሮ ባልታየ ነበር። ወረዋ ሙስሊሙን ሙስሊም አውርተዋል። አን መይሙነተ ረዲየላሁ ተዓላ ዐንሃ ከመይሙና አላህ መልካም ስራዋን ይላትና ቃለት ካነ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ሰጀድ ረሱሉ ሰለላሁ ዐለይሂ ወሰለም ነበሩ ስጁድ ባደረጉ ጊዜ ለው ሻአት በህመቱን አን በይነ የደይህ ከፊት ለፊታቸው በህማ ማለት ትንሽዬ ግልገል መሄድ ብትፈልግ ለመረድ ታልፍ ነበረ ይላል። ወሊነሳኢ ለነሳኢ ካነ ኢዛ ሰጀደ ጃፋ በደንብ ግልጽ ያደርገዋል የነሳኢው ኢዛ ሰጀደ ስጁድ ባደረጉ ጊዜ ጃፋ ያራርቁ ነበረ የደይሂ እጆቻቸውን ሐታ ለው አነ በህመተን ሐታ ድረስ ለው አነ በህመተን የሆነች ግልገል አራደት አን ታሕተ የደይህ ከእጆቻቸው ስር ለማለፍ እንደዚህ ብትሞክር ለመረት ከስር በኩል ታልፋለች وروى النسائي نسائي ورثوال من حديث أبي حميد رضي الله عنه كأبي حميد حديث الله من كم سر لسنا إذا أهوى إلى الأرض ودمريت بورد قدي ساجدا سجود أدراجي هنا جافى عضديه عن إبطيه كبت بتشاتشو ይህንን ጡንቻቸውን ያርቁ ነበረ ይሄ ጡንቻ አላል ከብቶቻቸው ያርቆታል ማለት وفتح يكفت نبرة أصابع رجليه يا وفتح نمره من لا نسائله እሺ አስረኛው ዩንሲቡ ቀደመይህ አው የንሲቡ ቀደመይህ የንሲቡ ያቆማል ቀደመይህ እግሮቹን ወየልሲቁ ያስጠጋል ባዕضሁማ አንዳቸውም ቢባዕድነ ምን ይቀራለም أيوة نعم سمنتنيو يرفع بطنه هدون ينسل عن فخذيه كفخذوك فخذ ማለት ይሄ ታፋው ማለት ነው። ሆዱን ከዚህ ላይ አንሳ፣ እዚህ ላይ እንደዚህ አጣብቆ ስጁድ እንዳያደርግ ማለት ነው። ሆዱን እዚህ ላይ አድርጎ ስጁድ እንዳያደርግ ይህንን ሸሸት ማድረግ አለበት ማለት ነው። ሁሉም ተዘላዝሎ ነው ስጁድ ማድረግ ያለበት። የርፈዑ በጥነሁ አን ፈኺዘይ ወየኩኑ ظهሩ ጀርባው ሊሆን ይገባል መርፉዓን የተነሳ ከፍ ያለ ማለት የተነሳ ሊሆን ይገባል። የርፈዑ ፈኺዘይሂ ፈኺዞቹን ያነሳል አንሳቀይሂ ይሄ ደግሞ ሌላ ድጋሜ ሌላ ነገር ነው የቀደሙ ከጎኑ ይህንን ጡንቻውን ያረቅ ነበር ያለ ከዛ በኋላ ደግሞ ስምንተኛው ነጥብ ምንድነው ሆዱን ከዚህ ከታፋው ያርቀው ታፋውና ሆዱ እንዲህ ተገናኝቶ መሆን የለበትም ነው ይሄ ዘጠነኛው ደግሞ የርፈዑ ፈኺዘይሂ አንሳቀይሂ ተኺዞቹን እነዚህን ታፋዎቹን ከባሱ ላይ ያንሳ፣ እንደዚህ እንዳያጣምር ይባላል። ይሄ እዚህ ላይ መጣበቅ የለበትም ማለት አለ ሰውየው ስብስብ ሲልኮ ይሄ ታፋው ይሄድና እዚህ ባቱ ላይ ይደገፋል ማለት ነው። ሆዱ ደግሞ እዚህ ላይ ይደገፋል። ስለዚህ ሆዱንም እዚህ ላይ እንዳያስደግፍ ይሄ አለፈ። እንደገና ደግሞ ታፋውን በባቱ ላይ እንዳያስደግፍ ሁሉም ራሱን ችሎ ይቁም ነው። روى أبو داود أبو داود أبو رسول من حديث وائل رضي الله عنه كوائل الحديث اللهم الكام سرعون لتنا من إلال وإذا سجد فرج بين فخذيه سجود بعد الركوب ذي فرج فرج آه، يكفف تنبر بين فخذيه بفخذات يومها ሰኺን ማለት ጭን ወይም ታፋ ያለው ማለት ገይረ ሐሚልን ሳይሸከሙ በጥነሁ ሆዳቸውን አላ ሸይኢን በአንዳችም ላይ ሚን ፈኺዘይሂ ከታፋቸው ከታፋቸው በአንዱም ላይ ሆዳቸውን ሳይሸከሙ ፈኺዛቸውን ደግሞ ይህን ፈኺዛቸውን ያለያዩት ነበር ይላል። ፈኺዛቸውን ከምኑ ማለት ነው? ከታፋቸው ማለት ኸይርሽ አስረኛው የንሲቡ ያቆማል አል አልቀደመይህ ሰውየው እግሮቹን ያቆማል ወዩልሲቁ ያስጠጋል ያላትማል ባዕضሃ አንዱን እግር ቢባዕድን ስጁድ ሲያደርግ እግሮቹን እንዲህ ነው የሚያቆማቸው እንዲህ ጣቶቹ ወደ ቂብላ እንደዚህ ይዞራሉ ማለት ነው እንደዚህ ዞረው እግሮቹ ደግሞ ጎን ለጎን እንደዚህ ነው የሚቆሙት ይባላል ጎን ለጎን እንዲህ ይቆማሉ ማለት ነው ኸይር ወየልስቁ ባዕضሃ ቢባዕድ አው ወዩልሲቁም ይቻላል ወላ ዩፈርቁ በይነሁማ በመካከላቸው አይነጣጥልም እግሮቹን እንደዚህ አይነጣጥላቸው እግሮቹን ያስተጋጋና በዚህ አይነት ያቆማቸዋል ማጋደም የለበት ቀጥ ወሩኡሰ አሳቢዒሃ አለል አርድ ወሩኡሱ አሳቢዒሃ የጣቶቹ ማለት ነው የእግሮቹ ጣቶች ራሶች ራሶች ማለት ጫፍ ጫፎች አለል አርድ መሬት ላይ ይሆናሉ ሙተጅሀተን ተቀጣጭተው ኢላ ኢለል ቂብላ ወደ ቂብላ ወደ ቂብላ ተቀጣጭተው እንደዚህ እግሮቹ ጣቶቹ አለን ወደ ቂብላ ተቀጣጭተው መተኛት ይኖርባቸዋል ነው ቃለ ባዕዱ ልዑለማ ዑለማዎች ብለዋል ወየተኪኡ አለይህማ ባዕዱ ልዑለማ የሚለው ከፊል ዑለማዎች ማለት ነው ወየተኪኡ ይደገፋል አለይህማ በእነሱ ላይ ብለዋል لمدنا مدقفو من أجل أن تكون الأصابع آتوتشون جهونو متجهة يتكتعطون إلى القبلة ودى قبلة يتكتعطون جهونو من يذا قال لله ودى قبلة يتكتعطون جهونو يدقف باشوال من دزي چالني لا چوال چال نسيب ودى قبلة ما كتعطى الشهر شو أي كرم لأن بعض الناس كفيل سوج تكون إبهامه طويلة يهون على ابهامه ينصو አውራ ጣታቸው ጠዊለተን ረዘም ይላል። ወየኩኑ ልክንሲሩ ትንሸኛው ጣታቸው ደግሞ ቀሲረን ጀደን በጣም አጭር ይሆናል። ለው አራደ አን የሲለ ልክንስር ኢለ ልአርድ እንደው እንደዚሁ ብቻ በማድረግ ማለት ወደ መሬት ጣታቸው እንዲደርስላቸው ቢፈልግ መስጠጣ አይችሉም። የዚህ ጊዜ እጠፍ ሲያደርጉት ይደርስላቸውና ይደርስላቸዋልና በዚህ አይነት እንግዲህ አጥፈው ያቆያል። እሺ እዚህ ጋር ያለችዋን ነሳዩ ሸርህ ላይ ዘኺረቱ ልዑቅባ الشيخ محمد ምን ይላሉ وفتخ الرجل أصابعه فتخا عرضها وأرخاها وقيل فتخ أصابع رجليه في جلوسه فتخا لينها أبو منصور يثنيها إلى ظاهر القدم لا إلى باطنها بلال أطف فرضو ما قومنا ያሕያ ብኑ ሰዒድ የሚባሉት الفتح أن يصنع هكذا ብለው ጣታቸውን እንደዚህ አቁመው አሳይተዋል ይባላል። ስለዚህም ይሄኛው إذا أهوى إلى الأرض የሚለው ወደ መሬት በወረዱ ጊዜ የቅድሙን እያያችሁት ነው የነሳኢር ይላል። ساجدا ሱጁድ አድራጊ ሆነው ሲወርዱ جافى عضديه عن إبطيه ከብብቶቻቸው ጥንቾቻቸውን ያረቃሉ። ወፈተኸ አሳቢዐ ሪጅለይህ ፈተኸ የሚለው ያቆማሉ። አሳቢዐ ሪጅለይህ የእግሮቻቸውን ጣቶች ያቆማሉ በሚል ይሄ ያቆማሉ የሚለውን እንዴት ነው አጥፈው ያቆማቸዋል ነው አንዳንዶቹ የፈሰሩበት ማለት ነው። ዩፍኒሃ ኢላ ዛሂር ልቀደም ብለው ወደ ዛሂር አልቀደም እና ሱር መንሱር የሚባሉት ይሄ ዛሂር አልቀደም ይባላል። ይሄ ባጢን ነው አይደል? ወደ ዛሂር አልቀደም እጥፍ ያደርጋቸዋል አቁሞቹ ማለት ነው። እሺ እንግዲህ ይሄ ነው። እሺ روى مسلم مسلم ورطوان من حديث عائشة رضي الله تعالى عنها كعائشة حديث الله ملكم صلى الله عليه وسلم قالت ألج فقدت رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام أتوهتشو ليلة عند تلاليت من الفراش كفراش لا أتوهتشو فالتمسته فلقوتشو فوقعت يدي جاء الرف على بطن قدميه بأدروتشاتشو ውስጣዊ ክፍል ላይ ይሄ በጥን አልቀደም ይባላል የታችኛው ክፍል በዛ ላይ አረፈ ወሁወ ፊል መስጂድ እሳቸው መስጂድ ውስጥ ሆነው እንግዲህ የነቢ ስ ሰለም ቤትና መስጂድ ማለት ጎን ለጎን እዛ ስጣጣቸው ወጣችና ረሱልን ለ ሰላት ወሰላም መፈለግ ጀመረች ማለት ነው። እዛ እንደዚህ እየዳሰሰች በጨለማ ሱጁድ አድርገው እግራቸውን ባጢን ልቀደማቸው የእግራቸውን የውስጥ ክፍል አገኘቻቸው። ወሁማ እነዚህ ሁለት እግሮች ነቢ ስ ስለም ሁለት እግሮች መንሱበታኒ ቁመዋል። አሁን እንግዲህ እንዲህ ሲዳስስ አንድ ሰው የአንድን ሰው ሁለቱን ነገር ቆሞ እንደዚህ በአንድ እጁ ማካለል ከቻለ ሁለቱ እግር አንድ ቦታ ላይ ነው ያለው ማለት ነው። ገባናል? አንድ ቦታ ላይ እንደዚህ ቢቆም ነው እንጂ በአንድ ቦታ ላይ እንደዚህ ማግኘት የሚቻለው አንዱን ነው ልታገኝ የምችለው። ተነጣጥሎ ቢሆን ኖሮ ይህን ያክል አንተ ሰፌድ አለም እጅህ እኮ እንደዚህ ስትዳብስ ሁሉም ማካለል አይቻልም፣ እንደው ጎን ለጎን ካልቆመ በስተቀር ማለት ነው። ስለዚህም ወሁማ መንሱበታን የሚለው ይሄ ምን ያሳያል? አንደኛ ቀጥ ብለው ቆመዋል እግሮቻቸው፣ ሁለተኛ ደግሞ ተጠጋግተው ነው የቆሙት ማለትን ከዚህ እንረዳለን። ወልየዱ ልዋሒደቱ ይላሉ አንዲት እጅ እኮ ላተቃዑ አለል ቀደመይኒ በሁለት እግር ላይ አትወድቅም። ላተቃዑ አትወድቅም ኢላ ኢዛ ካና መضሙመይኒ ሁለቱ እግሮች ተሰብስበው ካልሆነ በስተቀር አንድ ቦታ ላይ እንደዚህ ተጠጋግተው ካልሆነ በስተቀር አንድ እጅ ሁለቱንም ላይ ማረፍ አይችልም። አይ ወሊነሳኢይ ነሳኢይ ለእሳቸው ለሆነ ሪዋያ እሳቸው በዘገቡት ማለት ነው ፈንተሀይቱ ኢለይህ ወሁወ ሳጅዱን ሱጁድ አድራጊ ሆነው ነቢዩ ጋር ዓለይሂ ሰላቱ ወሰላም ደረስኩኝ ተደርጃ ወቀደማሁ ሁለት እግሮቻቸው መንሱበታኒ ቀጥ ብለው ቆመዋል ስጁድ ላይ እንግዲህ ሁለቱም እግር ቀጥ ብሎ ነው የሚቆመው ነው ወሀከዛ ልክ እንደዚሁ ጃአ ፊ ሰሒህ ኢብኑ ኹዘይመ በኢብኑ ኹዘይመ ሰሒህ ውስጥ መጥቷል አነ ነቢዩ ሰለላሁ ዐለይሂ ወሰለም የضሙ ኢሕዳ ሪጅለይህ ኢለል ኡኽራ ነቢዩ ሰለላሁ ዐለይሂ ወሰለም እግሮቻቸውን ማለት ነው አንደኛውም ወደ ሌላኛዋ እንደሚያስጠጋጉ እንደነበረ እንደሚያላትሙ እንደነበረ ማለት ነው ጎን ለጎን እንደዚህ في حال السجود بسجود فنيت عليه وقال بعض العلماء كفي العلماء لا تضم القدمان قلت لا تضم القدمان قلت قدم وش ويم اقروتش ارسل راس متقاقات يلباتش بالوال وتكون ب بماذا بحسب الانسان عند سويون مون يلبت فاذا كانت تاجد امي سجدوا سوكه هنا سجود يدرجو نحيفا عند صاحبه <laughs> ነሂስ ማለት ሰውነት የሌለው እንደዛ ከሆነ አያ ዩቀሲሩ ማ በይነሁማ በመካከላቸው ያለውን አጠር ያደርጋል ማለትም ማጠጋጋት እንደዛ ነው ወኢዛ ካነ በዲነን ነገር ግን ሰውነት ያለው ሰው ከሆነ ደግሞ ዩጠዊሉ ማ በይነሁማ በመካከላቸው ያለውን ያራርቃል እንደ ሰውየው ነው እንጂ የሚወሰነው ምን አይደለም ነው የሚሉት ሁሌ ማጠጋጋት አይደለም ይላሉ አንዳንዶች ወቃለ ባዕዱ ዑለማ ሌሎቹ ደግሞ ላ ቱضሙ القدمان አይጠጋጉም በል ይልቁኑ ዩጅዐሉ በይነሁማ ሚቅዳረ ሽብሪን የአንድ ስንዝር ያክል እዛው ስጁድ ላይ ይሁን የአንድ ስንዝር ያክል መራራቅ አለበት ብለው ይላሉ وهذه እንዲህ ያለው ነገር ዳዕዋ ዝም ብሎ ሙግት ነው ተضمن الشيئين ሁለት ነገር የያዘ الشيء الأول የመጀመሪያው ነገር التفريق ለያዩ እያለ ነው والشيء الثاني ሁለተኛው ነገር ደግሞ أنه بمقدار شبرين የስንዝር ያክል ነው የሚለያየው እያለ ነው نحتاج الآن አሁን ምን ሊያስፈልግ ነው ማለት ነው? ኢላ ደሊለይ ሁለት ደሊል ሊያስፈልግ ነው። ደሊል የመጀመሪያው ደሊል ደሊሉ አወል ደሊሉ ተፍሪቅ ስለ መለያየቱ ደሊል ሊያመጡ ይገባል ነው። አንደኛ መለያየት አሁን እዛ ሐዲስ አይሻ ላይ መገናኘትና መቆም እንዳለበት ነው አይደል ያየ ነው። እነዚህ ደግሞ ምን እያሉ ነው? ከፊሎቹ ይለያይ እያሉ ነው። ስለዚህ ደሊል ያስፈልጋቸዋል ለተፍሪቁ አንደኛ። ሁለተኛ ደግሞ እነዚህኛዎቹ የ شبر ያክል ብለዋል አይደለም أنه بمقدار شبر የስንዝር ያክል ለሚለው ደግሞ ከእንደገና ሌላ ምን ያስፈልጋል? ሌላ ደሊል ያስፈልጋል። ስለዚህ ስንት ደሊል ይጠብቅባቸዋል እነዚህ ሰዎች? ሁለት ደሊል ማምጣት። قد يقول قائل ባይ ሊለን ይችላል አሉ። دليل التفريق የተፍሪቁ ደሊል ይነጣጠል የሚለው አነ ወضዕ ርጅለይን የእግሮች እኮ ወضዕ ራሱ አኗኗራቸው አላህ ሲኸልቅ ኢዛ ካነታ طبيعيتين إذا كانتا كهون طبيعيتين بتفطر كهنا تفرقنا وضعته الله سبحانه وتعالى يقر النقر بقى اندي الله يجنو اندي ماشي من ما لا درقون أصلا إيهن نبلو ليامتو يشلال لأن ضم الرجلين هل تقروش ما سبسب بعند بوتا مدرك بعضها إلى بعض أمر زائد على ما تستطيه طبيعة الإنسان የሰው ልጅ ጠቢዓ ወይም ተፈጥሮ ከሚያስይዘው ጭማሪ የሆነ ነገር ነው። ስለዚህ ራሱ አስሉ ለእኛ ማስረጃ ነው ብለው ተፍሪቁ ማስረጃ ይገኝለት ይሆናል። ኸይር ፈአቁል እላለሁ አሉ ኢነሁም ኢነሁም እነሱ ዩፈሪቁነ ቢሙቅተደ ጠብዕ በጠቢዓ ነው የሚለዩት ወይም ደግሞ እግራቸውን የሚነጣጥሉት ብዬ እላለሁ። ተቀበልኩት። አማ ቢሚቅዳሪ ሽብር የስንዝር ያክል ለሚለው ደግሞ ፈያሕታጁ ኢላ دليل إلى دليل آخر ما لنا للا دليل أسفل لقوان لأن القاعدة مره من دنا أن كل شيء كل نقر الدعية فيه التقدير تقدير على لو وثن على لو كتب على بالعد ويبا قطر أو بالكيفية ويبا هنيتا عند زبال له هنيتا يميك قدمنا تبلو سبال أو بالحجم ويدمو بحجم آه، ملو مال بزيهين النجر يقدبال سبال فلا بد فيه أي قرين من دليل كدليل دليل يسلم قوال إيان لأنه مال وإلا يهما كان هنا دليل سينور ذنبل من نجر كهنا كان تحكما بلا دليل يعني من المخرج تحكم هنا تحكم على ذنبل فرد مستد ذنبل بك يقول كتيون يهوان علن إذن فلذين نقول أن العلن مقدار الشبر يسنزر يأكل لوضع እርጅ ላይ ለሁለት እግሮች ወضዕ ማለት ነው ሁኔታ የስንዝር ያክል የሚለው ፊ ሱጁድ የሕታጁ ኢላ ደሊሊን ደሊል ያስፈልገዋል ብለን እንላለን አመ ልፈትሕ መክፈቱ የሆነ እንደሆን ፈቀድ የቁል ሊሳን አንድ ሰው ሊል ይችላል አደሊሉ አደሙ ደሊል አደሊሉ ማስረጃችን አደሙ ደሊል በማጠጋጋቱ ላይ ማስረጃ አለመኖሩ ነው ብሎ በዚህ አይነትም ሊያመጣ ይችላል ለምን ወልአስሉ ፊ ጠቢዓ መሰረቱ በጠቢዓ በሰው ልጅ ጠቢዓ አንተኩን ሪጅላን ሁለት እግሮች መሆናቸው ነው አው ቢልቀደማን ወይም ያው ተረከዞች ማለት ነው ሙተፈሪቀተይኒ የተለያዩ ከማ ካነት ሩክበታኒ ሙተፈሪቀተይኒ ጉልበቶች ምን እንደሆኑት ሁላ የተለያዩ የተነጣጠሉ ላኪን አልአቅረብ ኢለ ሱና ነገር ግን አሉ ነገር ግን ወደ ሱና ቀረብ ያለው ከነዚህ ንግግሮች ካሳለፍናቸው لعلماء أقوام أن يضم بأصدقان بعضها إلى بعض أند ወደ አንድ እግሮቹን حتى አጠጋግቶ ما ነው ወደ سنة كربي على የሚሆነው كما አንጻር ጥሩ የሚሆነው ማለት ነው بالنسبة للركبتين كم በተመለከተ فالسنة فيما أعلم سنة ما قول لم ترد بضم بعضهما إلى بعض ولا فتحهما لم ترد المتام بضم بعضهما كفلاتهم بما استقات إلى بعض ودا كفيل ولا فتحهما بمكفتم المتام بمكفتم المتام من دقنا دمو بمنهم المتام يلا بضم ضم مالت استقاقات مالت እሺ ፈልየጅዐልሁማ ያደርጋቸው አላ ጠቢዓቲሂማ በጠቢዓቸው በተፈጥሮ እንዳለው ማለት በተፈጥሮ አንድ ሰው የሚመቸው የትኛው ነው የሚለውን ይምረጥና ያደርገው ወላ የضም بعضهما الى بعض አንዱ ወደ አንዱ አይለጥፈው ማለት ነው ይሄ ምን ስላለው መሸቃ ነው መሸቃ አንድ ሰው እንዲህ ብሎ ሲሰግድ ጉልበቱን ከጉልበቱ አገናኝቶ ሲሰግድ መሸቃ አለው ይከብዳል ስለዚህ እንደዚህ አያርግ በራሱ በአላህ የሰጠው ልክ አለ አይደለም እንደ ሰውየው እንግዲህ ዛት ሲኖረው የበለጠ መክፈት ይኖርበታል እንዳያጨናንቀው ማለት ነው ያ ደግሞ ብዙ ሰውነት የሌለው ሰው ትንሽም ቦታ ይበቃዋል እንደዛው ከፈታ አድርጎ በሚበቃው መልክ ይሰግዳል ማለት ነው ጉልበቱ ያ ወላ ዩፍሪሹ ذراعيه አሁን እንግዲህ ስጁድ ላይ ነው ያለነው ወላ ዩፍሪሹ አይፈርሽም አያነጥፍም ذراعيه የሱን ክንዶቹን አያነጥፍም على الارض በመሬት ላይ እንደዚህ ንጥፍ አያደርግም روى البخاري عن انس رضي الله عنه كانس ابرتوال البخاري رضي الله عنه <clears throat> انس رضي الله عنه بخاري كانس ابرتوال نمي اعتدلوا في السجود سجود وسط ተደላደሉ ተደላደሉ ወላ የብሱጥ አሐድኩም አንዳችሁ አይዘርጋ ዚራዐይሂ ክንዶቹን አይዘርጋ እንቢሳጥ አልከልቢ ልክ ውሻ እንደሚዘረጋው ቢጤ ውሻ እንደዚህ ብሎ ተዘርግቶ ነው ለሚተኛ ልክ እንደዛ አንዳችሁ ስጁድ ሲያደርግ አይዘርጋ ብለዋል ነቢያችን አለይሂ ሰላቱ ወሰላም። እሺ ወላ የኩፉ ሸዕረሁ ወላ ተውበሁ ወላ የኩፉ አይመልስምም ሸዕረሁ ጸጉሩን ወላ ተውበሁ ልብሱንም ሸዕረሁ የሚለው ይሄ ረዥም ጸጉር ላለው ሰው ነው። ረዥም ጸጉር ያለው ሰው ስጁድ ሲወርድ ስጁዱ ከማነው ጸጉሩ ከሱ ጋር ወደ ስጁድ እንደዚህ መደፋቱ አይቀርም። በዚህ ጊዜ እንዲህ እንዲህ እንዳያረግ ማለት ነው፣ እንዳይመልስ ዝም ብሎ ስጁድ ያደርግ ጸጉሩ የሚደፋ ይሄ ነው። ሌላው ደግሞ ልብሱንም እንደዚሁ ልብሱን አንድ ሰው እንደዚህ ወደ ስጁድ ሲወርድ ልብሱ ቢመጣ ልብሱን መመለስ የለበትም ማለት ነው። ይባላል ይውረድ ከሱ ጋር ስጁድ من ይላል روى البخاري عن ابن عباس رضي الله عنهما ቡኻሪ አውርተዋል ከአብዱላህ ብን አባስ አላህ መልካም ስራቸውን ላቸውና ኡሚርና አን ነስጁደ ዐላ ሰብዐቲ አዕዙሚን በሰባት አካላት በሰባት አጥንቶች ማለት ነው አካላት ስጁድ እንድናደርግ ታዘዝን ይልና ምን ቀጥሎ ወላ ነኩፉ እንዳንመልስም ሰውበን ልብስን ወላ ሸዓረን ጸጉርንም እንዳንመልስ ታዘዝን ስለዚህ ጸጉሩ ስጁድ ከወረደ አብሮት እንዲወርድ ይደረጋል እንዲሁም ደግሞ ልብሱ ስጁድ ከወረደ አብሮ እንዲወርድ ይደረጋል ኢላ ስጁድ እየከለከለው ከሆነ የሚከለክለውን ያክል ጸጋ ያደርጋል ማለት ነው ወይ እንደዚህ ያደርጋል ወይ ደግሞ ይመልሰዋል የሚከለክለውን ያክል سجود الميتان ولمسلم لمسلم يهون رواية أمير النبي صلى الله عليه وسلم النبي صلى الله عليه وسلم تعزوال أن يسجد على سبعة على سبعة بسبعة سجود الجار بلا بسبعة ثمانة بسبعة شكلات ده صالحنا النبي سبعة شكلات إنما الناس يرسلنا البلد ونهي ونهي النبي صلى الله عليه وسلم تكل كلوال أن يكف فيلا إذا تكل كلوال سيل كل كايو الله مهم مجاسيا አንየኩፈ ሸዕረሁ ጸጉራቸውን መመለሳቸውን ስጁድ እንዳያደርግ ማለት ነው። ጸጉራቸውን መመለሳቸውን ተከልክለዋል። የነቢ ስ ሰለም ጸጉር ሳያበጥሩ ሲቀር ወደ ጆሮአቸው ይደርሳል። ሲያበጥሩ ደግሞ ላገላጅ ታረጉት ትከሻቸው ላይ ይመጣ ነበር ይባላል። ረዘም ያለ ነው ማለት ነው። ያ እንግዲህ ጸጉሩን አሳደግ ሱና ነው ማለት አይደለም። ሱና ነው ሱና አይደለም ዑለማዎቹ ጋር ኺላፍ ነገር ግን የሚሻለው ሱና አይደለም ነው ሱና አይደለም ረሱሉ ሰለላሁ ዐለይሂ ወሰለም የእሳቸው ማሳደግ ሱና ቢሆን ኖሮ ከአቡበክርም ከዑመርም ከዑስማንም እንሰማ ነበር ከሁሉም ሰሃቦች ነው ከዑለሞችም ደግሞ ይታያል ሸይኽ ብኑ ባዝ ብኑ ዑሰይሚን አይቀርም ማለት ሁሉም ጸጉራቸውን ያሳደጉ ግን ማንም ያሳደገ ስለዚህ እሳቸው ያደረጉት አደተን ነው ጸጉራቸው ጥሩ ጸጉር ስለነበረ ያው ዝም ብሎ ይቀመጥ ነበር يا يكلك أما بعضهم بدي أنت أقول له خدك قال عطى خدك وياه قال بس ما خدك زين بدل القرآن هم قرآن وإن طال السجود سجود كرزمة وشق عليه ككبدبت ماذا يقول وإن طال السجود سجود كرزمة وإن طال السجود سجود كرزمنا وشق عليه ككبدبت رفع اليدين እጆቹን ያነሳል። ምን አለ? ወሸቀ ዐለይህ ረፍዑል የደይን ይሻላል። ወሸቀ ዐለይህ ረፍዑል የደይን ሁለት እጆቹን ማንሳት ከከበደው ስጁዱ ረዘመ። ለምሳሌ የተሀጁድ ስጁድ ላይ አንዳንዴ ተሀጁድ የሚያሰግዱ ሰዎች ያረዝማሉ ማለት ነው። ያው መርዘም ስላለበት ታዲያ ሲያረዝሙ በጣም ደከመው ሰውየው ወይም ደግሞ አንድ ሰው ለራሱ ሰላት ላይ እየሰገደ ነው ማርዘም ይፈልጋል ግን እጁን ደከመው እንደዚህ ሲያቆመው ማለት ነው የዚህ ጊዜ ምን ያደርግ ከተባለ ይኸው ወይን ጣለ ስጁዱ ስጁዱ ከረዘመና ወሸቃ አለይህ ከከበደው ረፍዑ ልየደይን እጆቹን ማንሳት ከከበደው እንደዚህ ቀጥ ብሎ እጆቹን ማቆም ከከበደው ጃዘ እዕትማድሁ አላ ሩክበተይህ በጉልበቶቹ ላይ ማስደገፍ ይበቃል እንደዚህ ይህንን የያዘውን እጁን ማለት ነው በዚህ በኩል ያለውን ክርኑ ምናምን በጉልበቱ ላይ ደገፍ አድርጎ ስጁድ ይዋላል ከከበደው روى أبو داود أبو داود أورتوال عن أبي هريرة رضي الله عنه كأبي هريرة الله من كم سبلتنا قال اشتكى أصحاب النبي صلى الله عليه وسلم مشقة السجود عليهم يا سجود المشقة رسول عليه يا نبي صلى الله عليه وسلم صحابتي سموتها قربوا إلى اشتكى يا سجود مشقة إذا انفرجوا فقال إيه، إذا انفرجوا فقال استعينوا بالركب النبي صلى الله عليه وسلم من وكيلة استعينوا تدقفوا بالركب بركب لو وكيلة استعينوا بالركب ماشي ወዩባሽሩ አልአርض መሬቱን ሙባሸራ ያደርጋል። ሙባሸራ ማለት ቀጥታ ይገናኘዋል ማለት ነው። ሓለ ስጁድህ ስጁድ በሚያደርግበት ጊዜ ወለው ዐላ ማኢን ወጢኒን በውሃና በጭቃ ላይ እንኳ ቢሆን በውሃና በጭቃ ላይ እንኳ ቢሆን መጠየፍ የለበትም ማለት ነው። ቀጥታ መሬቱ ላይ ስጁድ ያድርግ። ረሱሉ ዓለይሂ ሰላቱ ወሰላም ያው ያደረጉት ይመጣልናል። በጭቃው ላይ ረሱሉ ሰለላሁ ዐለይሂ ወሰለም ስጁድ ያደርጉ ነበር خير من إلى القتلو روى البخاري بخاري ورتوتال من حديث أبي سعيد رضي الله عنه أبي سعيد حديث رضي الله عنه في رؤيا رسول الله صلى الله عليه وسلم ليلة القدر رسول صلى الله عليه وسلم ليلة القدر بايبت رؤيا بايبت رؤيا رؤيا مالت بهلم የሚታይ እይታ ሩእያ ይባላል በዛ ውስጥ ይላል ماشي وإني أني كأني آه، وإني رأيت أني تملك الله ولوال كأني أسجد سجود يما درق مثل النال في طين بشكا وماء بوها هي رسول صلى الله عليه وسلم بزاج بي نبدر ليلة القدر ما لأنه ليلة القدر إن ابن حجر آه، النووي رحمه الله يرجع من دنه بيا أمته يشكرك كرالنه በየአመቱ ለይለተል ቀድር ሀያ ሰባት ብቻ አይደለም ሁሌ ሀያ ሰባትም ሊሆን ይችላል፣ ሀያ አምስትም ሊሆን ይችላል፣ ሀያ አንድም ሊሆን ይችላል፣ ሀያ ዘጠኝም ሊሆን ይችላል፣ ሀያ ሶስትም ሊሆን ይችላል። ይለዋወጣል በየጊዜው አንድ አመት ሀያ ሶስት ከሆነ ሌላ ጊዜ ደግሞ 25 ሊሆን ይችላል። ብቻ ይቀያየራል የትኛው ነው። የትኛው ጊዜ ነው የሚባለው አይታወቅም። አልሙሂም ረሱሉ ዓለይሂ ሰላቱ ወሰላም ለይለተል ቀድርን በዛ ጊዜ የነበረውን በዛች አመት ምን አዩ? አንድ ህልም አይተው የለይለተል ቀድሩ ጠዋት ላይ ሱብሑ ላይ እሳቸው በጭቃና በውሃ ላይ ስጁድ እንደሚያደርጉ አላህ ታያቸው በህልማቸው ማለት ነው። ሌለተል ቀድር ሆኖ አድሮ ሌለተል ቀድር የሚባለው እኮ አንድ ሌሊት ነው። አንድ ሌሊት ነው። የሆነ ልም የሚል ነገር አይደለም። በአንድ ሌለተል ቀድር የሚባለው እንደዛ ነው። ያው ሰዎች ያው ልም የሚል ነገር አለ የሚጠብቁት በመስኮት ምናምን ወጣ የሚል ቂሳም አላል ቀሰሱላችሁ። ወኢኒ ረአይቱ እኔ አየሁኝ በህልሜ ማለት ነው። ከአኒ አስጁዱ ፊ ጢኒ ወማኢን ብለው ነበር። በጭቃና በውሃ ስጁድ ሳደርግ እንደዛ አይነት ነገር ታይቶኛል ብለው ነቢዩ ሰለላሁ ዐለይሂ ወሰለም አሉ ይላል። ይሄ ሩእያቸው ነበር። ታዲያ ሰሃባው ምን ይላል? ወካነ ሰቅፉል መስጂዲ የዛ ጊዜ እኮ የመስጂዱ ጣሪያ ነበረ ጀሪድ አነኽሊ የተምሩ ይሄ ነኽል ማለት ተምር ነው። የተምር ጀሪድ ነበረ። ይሄ ቅርንጫፍ ነው፣ የተምር ቅርንጫፍ ነበር ዘንባባው። ወማ ነራ ፊ ሰማኢ ሰማዕ ላይ አናይም ነበረ ሸይአን አንዳችም ነገር የለም። ምንም ጥርት ያለ ሰማዕ ነበረ። ፈጃአት ቀዛዓቱና ሰሐቢዩ ምን ይላል? ፈጃአት መጣች ቀዛዓቱን ቁራጭ የሆነች ደመና እች መጣችና ፈኡምጢርና አላህ አዘነበልን ፈሰላ ቢና ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም አሰገዱን ሐታ ረአይቱ አሰረ ጢኒ ወልማኢ ዓላ ጀብሀቲ ረሱሊላሂ ሰለላሁ ዐለይሂ በረሱሉ ሰለላሁ ዐለይሂ ወሰለም ጀብሃ ወይም ግንባር ላይ የጭቃውና የውሃውን ፋና እስካየሁ ድረስ ዘንቦ ማለት ነው የዛ ያው አላህ አሳወቃቸው ያችን አመት رأيت أثر الطين والماء على جبهة رسول الله صلى الله عليه وسلم وأرنبته النبي صلى الله عليه وسلم أرنب عليه أرنب የሚለው طرف الأنف ነው የአፍንጫ ጫፍ በነቢዩ ስ ላ ስለም የአፍንጫ ጫፍና በግንባራቸው ላይ የውሃና የጭቃ አተር ፋና እስካየሁ ድረስ አየሁኝ ይላል ተስዲቀ ሩእያሁ የህልማቸው ተስዲቅ የህልማቸው ማረጋገጫ ማለት ህልማቸውን አላህ ስብሓን ተዓላ እውን ሲያደርገው ይላል። ዋና ይሄ ሐዲስ እዚህ ጋር የመጣበት ምክንያት ምንድን ነው? ሰውየው ሱጁድ ሲያደርግ ቀጥታ ሙባሻረተን ምን ላይ ነው ማድረግ ያለበት ማለት ነው? መሬቱ ላይ ወይም ደግሞ ምንጣፍ ካለ ምንጣፉ ላይ ማለት ነው። ያው ይሄ እኮ ራሱ ምንጣፉ ከተነጠፈ መሬት በለው እንደ መሬት ነው የሚታየው ማለት ነው። ምን እንዳይል ለማለት ነው። ይሄ ልብስ ሌላ ልብስ አምጥቶ ምናምን የራሱን የለበሰውን ልብስ ይህን ጎትቶ በኢማማ ላይ በጠምጣም ላይ ወይም ደግሞ በለበሰው በልብሱ ላይ በለበሰው ወይ አንጥፎት ከሆነ መጀመሪያው ነው ጥሩ፣ እማ የለበሰው ላይ ማድረጉ ተገቢ አይደለም። ይመጣልናል ኢንሻአላህ። ወላ የምሰሑል አርዳ መሬትን ማበስ የለበትም ኢላ ሊሓጀት ለሓጃ እንጂ መሬቱ እንግዲህ የሆነ ጠጠር ነገር ካለ አንዴ ወደዛ እንትን ያደርጋል ማለት ነው። ስጁድ የሚያደርግባትን ቦታ እንደዚህ ያደርጋል። أما بورد كتر الذي مريت اللي يستكاكل من كونة إيه تجيب يعني ولا يمسح الأرض مريت أينك كم ما يبسم إلا لحاجة إلا حاجة عندي قتلوس ماذا يقول من إله أيوه روى البخاري بخاري أورتوال عن معيقيب رضي الله عنه معيقيب كم يبالو اللهم كان سرورتنا أن النبي صلى الله عليه وسلم قال في الرجل يسوي التراب حيث يسجد سجود من ميادر قزي مريث يستكاكل بتملكت آه، رسول صلى الله عليه وسلم بلوال إن كنت فاعلا أدراجي መሆንህ ካልቀረ እንኩንተ ከሆንክ ፋዒለን አድራጊ ከሆንክ አድራጊ መሆነ አድራጊ መሆንህ ካልቀረ ምን አድርግ ያሉ ፈዋሂደተን አንዴ ብቻ የሆነ አንዴ ብቻ ይሁን አትደጋግመው አንዴ ማራገፍ ያለብህን አንዴ ብቻ ዞር ታደርጋለህ ማለት ነው وله ለሱ አለው ለሰውየው አን ስጁድ ማድረግ على منديل በ ፎጣ ነገር ላይ ፎጣ ነገር ላይ ወይ ደግሞ እቺ መሀረቧንም እንዲል ይሏታል በእሷ ላይ ስጁድ ቢያደርግ ችግር የለውም። ነጠፍ አድርጎ እዛቸው ግንባሩ አካባቢ የሚነጠፍም ነገር አንጥፎ ስጁድ ቢያደርግ ችግር የለውም። አላ ሚንዲሪን ወነሕዊሂ የመሳሰለው ላይ ገይሪ ሙተሲልን ቤህ ከሱ ጋር ያልተነ ከሱ ጋር ያልተቀጠለ ነገር ከሱ ጋር ከሰውየው ጋር ያልተቀጠለ ከሰውየ ጋር የተቀጠለ የሚባለው ሰውየው የለበሰው ጥምጣም ሰውየው የለበሰው ጃኬት ከሰውየው ጋር የተነጠለ ነው። ጃኬቱን እንደዚህ አድርጎ በዚህ ላይ ሱጁድ ላድርግበት አይሆንም። ወይም ደግሞ ጥምጣሙን እንደዚህ አድርጎ ላድርግበት አይሆንም። ወይ ኮፍያውን ዝቅ አድርጎ ሱጁድ ሊያደርግ ይሄ አይሆንም። ግን እንደዚህ የተነጠፈ መሀረም ነገር አንጥፎ ሊሆን ይችላል። ወይም ወረቀት ለምን እዚች ጋር እንደዚህ ወረቀት አያደርግም? ንጹህ መሆን አለበት ባይሆን ይሄ የተከተበበት ጋዜጣ ላይ ምናምን የሚሰግዱ ሰዎች እያነበቡ ነው የሚሰግዱት እና ማለት ነው። ጋዜጣ ላይ ስታደርገው ታነባለህ አንተ እንደዚህ ቆመ ኸይር። በዚህ አይነት እንግዲህ በሆነች ነገር ላይ ስጁድ ቢያደርግ ከሱ ጋር ተያያዥነት በሌለው ችግር የለውም። ነገር ግን የራሱ ልብስ ላይ ከሆነ ይሄ አይወደድም። ረዋል ቡኻሪዩ ቡኻሪ አወርተዋል። አን መይሙነተ ረዲየላሁ ዐንሃ ከመይሙና አላህ መልካም ስራዋን ይውደድላትና ምን ይላል ቀጥሎ ሰላት ነቢዩ ሰለላሁ ዐለይሂ ወሰለም የነቢዩን ዐለይሂ ሰላቱ ወሰላም ሰላት አውርቷል ቡኻሪ ከመይሙና አለል ኹምረቲ በኹምራ ላይ እሺ በጊዜ የነበረችው ፎጣ ነች ነቢዩ ሰለላሁ ዐለይሂ ወሰለም በዚህች ላይ ሱጁድ አድርገዋል ነው ስለዚህ በዚህ አይነት ሱጁድ ቢያደርግ ይበቃለታል በፎጣ ላይ በምንጣፍ ላይ ስጁድ ቢያደርግ ቢሰግድ ችግር የለውም። ምን አለ ቀጥሎ ወላ የስጁዱ ስጁድ አያደርግም አላ ሙተሲልን ቢሂ እሱ ላይ የተቀጠለ ከሱ ከሰውየው ላይ የተቀጠለ ነገር ላይ ስጁድ አያደርግም ይላል ወሚን ሰውቢን ከልብስም ይሁን ወገይሪ ከሌላም ነገር ከሰውየው ላይ ተቀጥሎ የወረደ ነገር ከሆነ አይቻልም። ኢላ ሊልሓጀቲ ለሓጃ ለሓጃ ማለት መሬቱ አቃጠለው፣ በጣም ያቃጥላል። ለምሳሌ አርፍዶ የሆነ ሀጃ ነበረበት አው ፈተና ነበረበት እንበል፣ ወይ ደግሞ በጣም ከባድ ሀጃ ነበረበት። ያው ረፈድ አድርጎ ነው ጁምዓ የመጣው። ረፈድ አድርጎ ጁምዓ ሲመጣ አጠቃላይ አስፋልት ላይ ነው የደረሰው ምናምን። አንዳንድ መስጊዶች ያው ይሞላሉ፣ አስፋልት ላይ ይወጣል። ትኩስ የሆነ እንግዲህ የሚያቃጥል ሬንጅ ላይ ነው የደረሰው። ምንድን ነው የሚያደርገው ከተባለ ሱጁድ ሊወርድ ሲል ጃኬቱን ራሱን እንደዚህ የለበሰውን ጃኬት ራሱን እንደዚህ አድርጎ ሊወርድበት ይገኛል። ወይም በጥምጣሙ በራሱ በለበሰው ማለት ወይ በኮፍያው ዝቅ አድርጎት በኮፍያው ሱጁድ ቢያደርግ ችግር የለም። ለምን በራሱ በለበሰው እንደዚህ ያደርጋል ከተባለ ለሐጃ ስለሆነ ስለሚያቃጥል ለሐጃ ስለሆነ ወይ ደግሞ በጣም በራድ በጣም ይበርዳል የዚህ ጊዜም እንደዚሁ ይበቃል ለሐጃ ነውና روى البخاري عن انس رضي الله عنه بخاري اورتوال كانس رضي الله عنه من بلو كنا نصلي مع النبي صلى الله عليه وسلم كنبي صلى الله عليه وسلم قال انسجد نبر أبونا أنس فيضع أحدنا طرف الثوب ፈየضዑ ያኖራል አሐዱና አንዳችን ጠረፈ ሰውብ የልብሱን ጫፍ ሚሽደቱል ሐሪ ከማቃጠሉ ብዛት ፊ መካን ስጁድ የስጁድ ቦታ ላይ የልብሱን ጫፍ ያኖራል የለበሰውን ጫፍ ማለት ነው አሁን ሰሃቦቹ የሚለብሱት መቼም እንደዚህ ከፍተ ነገር አይደለም ያ ነው የልብሳቸውን ጫፍ ምን ያደርጉታል ማለት ነው ለብሰውታል እንደዚህ አድርገው ስጁድ ይወርዱበት ይሄ ይበቃል ማለትን ይኸው ከዚህ ሐዲስ ነው የምናገኘው وفي رواية በአንዲት ዘገባ ደግሞ إذا لم يستطيع أحدنا أن يمكن وجهه من الأرض አንዳችን ከመሬቱ ላይ ፊቱን ማመቻቸት ሲያቅተው ይላል አንዳችን ከመሬቱ ላይ ፊቱን ማመቻቸት ሲያቅተው በሙቀቱ የተነሳ በሰጠ ሰውበሁ ልብሱን የዘረጋና ፈሰጀደ ዐለይህ ስጁድ ያደርግበት ነበር ይላል ረዋ አሕመድ አን አባስ ኢማም አሕመድ አውርተዋል ከዓብዱላህ ብን አባስ ምን የሚልን أن النبي صلى الله عليه وسلم صلى صلى نمهم صلي يلون صلى شدوا كبتاتنا نمهم يلا فتح هذا كلا يقول في ثوب واحد بأن لبس سجلوا متوش متوشحا به بس تتقلوا متوشحا به بس تتقلوا يتقي أن يتكلاكلوا بفضوله بلبسوا ترف በዛው በለበሱት ልብስ ጫፉ ማለት ነው በትርፉ ምን ያደርጋሉ የተቂ ቢሂ ይከላከሉበታል በል በርደ አልአርድ የመሬቱን ብርድና ወሐራሃ ሙቀቱን ሙቀት በሆነ ቀን ሙቀቱን በዛ ይከላከሉ ነበር በጣም ደግሞ በሚበርድ ቀን ብርዱን በዛ ይከላከሉ ነበር ረሱሉ ሰለላሁ ዐለይሂ ወሰለም በዚህ አይነት በአንድ ልብስ ሰግደዋል በአንድ ልብስ ከተረፈው ክፍሉ የተከላከሉበት ሰግደዋል። ይላል እንግዲህ ከዛ ቀጥሎ ምን ይላል? አልሀይአቱል ቀውልያ للسجود ስጁድ ላይ የሚባሉ ንግግራዊ ሁኔታዎች الهيئة ሁኔታዎች القولية ንግግራዊ ሁኔታዎች للسجود ለስጁድ يقول في سجوده سجود وسط إلى عند سو سبحان ربي الأعلى يكررها إذا قدمتها ثلاثا سوست جزي الكتاب كتاب سبحان ربي الأعلى ثلاثا سبحان ربي الأعلى ثلاثا አሁን ሊባል የተፈለገው ምንድነው ዩከሪሩሃ ሰላሰን ሶስቴ ደጋግመዋል ማለት ነው እንጂ ሱብሃነ سبحان ربي الأعلى ሱብሃነ سبحان ربي الأعلى ይላል ማለት አይደለም እችን አነቦ ከጎኔ እንዲህ ብሎ ሲል ሰማሁት አሉ አንድ ሼህ ሱብሓነ ረቢየል አዕላ ሰላሳ ሶስት ጊዜ ይላል ሶስት ጊዜ የተባለ ሶስት ጊዜ በል እንጂ ሶስት ጊዜ በል አያ ይከርሩሃ ሰላሳ አው አክሰራ ከዚህ ከሶስት ጊዜ ወይ በላይ አራት ጊዜ አምስት ጊዜ ስድስት ጊዜ ከማ የሻኡ እንደፈለገው ኢላ ኢማማ። إمامس يكر إمامس فلا يزيد على 20 كأسر ما جمر يلبس كبزة أسر كأسر ما جمر يجر يكبد على النام على وكان يسبح باسم ربه الأعلى رسول صلى الله عليه وسلم نبروا إلى وكان صلى الله عليه وسلم يسبح باسم ربه الأعلى الأعلى بميرو بقيت أتشوسم تسبيح أدرك نبر من بلغ سبحان ربي الأعلى في السجود سجود ثبت ذلك ثبت عنه ذلك ثبت تجنتال عنه كسته ذلك يه كذب استصله هنا عليه أشي فلتنيا سبحان ربي العالى لا لا عليه جرسنا حكم يزين ما يضيف إلى ذلك ورزي ما استقاس الشلال ما تأمر الشلال ما ورد يوردون راجع ما سبق في أذكار الركوع أذكار الركوع لي የቀደመውን እዛ ጋር ተመልሰህ እየው ይላል ራጅዕ ማ ሰበቀ ፊ አዝካሪ ሩኩዕ ሩኩዕ አዝካር ላይ ያለፈውን ተመልሰህ እየው ብዙ ብለናል እዛ ላይ ስለ ሱጀን ተናግሯል እዛ ወረዋ ሙስሊሙ ሙስሊም አውርቷል عن ابي هريره رضي الله عنه كابي هريره الله كم سون يقولنا ان رسول الله صلى الله عليه وسلم كان يقول في سجوده رسول صلى الله عليه وسلم بسجودوچو بسجودوچو ውስጥ ይውሉ ነበረ ብሏል። ምንድን ነው የሚሉት? አላሁመ እግፊር ሊ ዘንቢ ኩለሁ፣ ጌታዬ ሆይ ማርልኝ፣ ዘንቢ ወንጀሌን ኩለሁ፣ ሁሉንም ድቀሁ፣ ትናንሹን ማለት ነው፣ ወጅለሁ፣ ትላልቁን ወአወለሁ የመጀመሪያውንም ወአኺረሁ የመጨረሻውንም ወዓላንየተሁ በገሃድ የሰራሁትንም ወሲራሁ በሚስጥር የሰራሁትንም በሚስጥር የተሰራው እኮ ያው ከሰዎች አይን ይራቅ እንጂ ማንም አላየኝም ተብሎ ይባላል እንጂ አላህ ስብሓነሁ ወተዓላ ከማንም በላይ አላህ አለ ማለት ነው። ለዚህ ነው ቁርአን ላይ ምን ይላል ስለ ሙናፊቆቹ ሲያወራ يستخفون من الناس ولا يستخفون من الله وهو معهم إذ يبيتون ما لا يرضى من القول የስተኽፉነ ሚንናስ ከሰዎች ይደባበቃሉ ተለያየኝ አላየኝ እያሉ ነገር ግን ወላ የስተኽፉነ ሚንላህ የአላህን እይታ ከምንም ሳይቆጥሩት አላህን ምን አድርገውታል አህወነ ናዚሪነ ኢለይ ከተመልካቾች ሁላ ወደ እሱ ከሚመለከቱት ሁላ ደካማ ተመልካች አድርጎታል አላህን ኸይር إذ يبيتون ما لا يرضى من القول አላህ ከንግግር የማይወደውን እነሱ አዳራቸውን ሲጨፈጭፉ ያድራሉ ነው إذ يبيتون سبحان الله። بيت ማለት ማታውኑ ሌሊቱን እያወሩ ማደር ማለት ما لا يرضى من القول። ከንግግር አላህ የማይወደውን እነሱ ምሽቱን ሲሉት ያድራሉ ታዲያ አላህን መፍራት ዛሂረን ወባጢነን ነው በዛሂረ ሰውየው ላይ አላህን የሚፈራ እንደሚመስሉላ ውስጡም እንደዛ መሆን አለበት እንጂ ሰዎች አላህን ይፈራሉ ወይ እያሰቡት እሱ ጭራሽ ሌላ ከሆነ ያ ደግሞ በገሃዱ ምናምን እንደዚህ ሲታይ የሆነ የሚሰራው ነገር የለም። ዞር ሲል ደግሞ ጥፋቶች የሚበዙበት ከሆነ ይሄ ንፍቅና ነው። ወላሁ አለም። ፋኢደቱን ፋኢዳ ወይም ጥሩ የሆነች ጠቃሚ ነጥብ ማለት ነው። ተስቢሑ ሩኩዒ يا ركوع تسبيح لي يقول فيه الإنسان أن بسوي من سبحان ربي العظيم بلويلا سبحان ربي العظيم بلويلا وتسبيح السجود يسجد تسبيح لي دمو يقول سبحان ربي الأعلى عظيم مالت تلك مالت الأعلى مالت يبلاي مالت يبلاي ما تلك إلا إيجاب الحكمة في التفريق بين هذا وهذا الحكمة طبب في التفريق بمن أتعطل لمن هلتم دا سبحان ربي العظيم التبالم ويم هلتم دا لمن سبحان ربي الأعلى التبالم كتب على تفريق الذي يمن أتعطل بين هذا وهذا بذين بذين يمن أتعطل مستر ظاهرة قلت نوال ينقرون على كده الركوع الركوع انحناء لله لا الله سبحانه وتعالى قوم بس مالتنا تعظيما له الله من لمرق ለማተለቅ ስለዚህ وهو فعل እሱ ምንድን ነው ይሄ ታዕዚሙ እንደዚህ ጎንበስ ማለቱና ማጎብደዱ ራሱ ለታዕዚም ስለሆነ ያው ታዕዚሙ በምን ተገኘ በተግባር ተገኘ በተግባር ተገኘ فإذا قلت سبحان ربي العظيم ስትል ደግሞ በምንም ጨመርከው ማለት ነው ታዕዚሙን በንግግርም ተዓዚምህን ቀጠልክ። ሱብሓነ ረቢያል ዐዚም ትልቅ የሆነው ጌታዬ ለእሱ ጥራት ይገባው ብለህ በምትል ጊዜ ታላቅነቱን ልክ በተግባር እንዳሳየኸው ሁላ በንግግርም ደገምከው። ፈተኩኑ ትሆናለህ። የዚህን ጊዜ እንግዲህ ሙዓዚመን ሊላሂ ለአላህ ስብሓነሁ ወተዓላ አተላቂ ሆንክ፣ አላህን የምታተልቅ ሆንክ። ቢልቀውሊ በንግግርም እንደገና ደግሞ ወቢል ፊዕሊ በተግባርም ጭምር هذه እቺ ነች ሙናሰብ هذه እቺ ሙናሰበቱን ዐዚማ ትልቅ የሆነች ሙናሰባ ትስስር ነች። ከሰራኸው ስራ ጋር ትልቅ ትስስር አለው ሙናሰባ አለው ማለት ነው። ስጁድ እንደወረደ የቀረው ማለት አስጁዱ ዙሉ ሊላህ ስጁድ ለአላህ سبحانه وتعالى መዋረድ ነው። ذل ነው ለአላህ سبحانه وتعالى መዋረድ ነው። تضع أشرف ما فيك تضع ታኖራለህ أشرف ما فيك አንተ ዘንድ ያለውን በጣም ክብር ነገር ማለት ነው። ምን ታደርገዋለህ? ታዋርዳለህ፣ ታኖረዋለህ መሬት ላይ وهو الوجه እሱም ፊት ነው። ይሄ አሽረፈ ማፊከ የሚባል አንተ ጋር ያለ ትልቅ ነገር። ለዚህ ነው እኮ ረሱሉ ሰለላሁ ዐለይሂ ወሰለም ከአላህ ስብሓነ ወተዓላ ትክክለኛ የሆነን ሐያ ስላደረገው ሰው ሲያወሩ ምን ይላሉ? መን ሐፊظ ረእሰ ወማ ወዓ ይሄ ራእስና ራእስ የያዘው ራስ ጭንቅላት እና ጭንቅላት የያዘው የሚባለው አይን፣ ጆሮ ምናምን ይሄ እንግዲህ ትላልቅ የሆኑ የሰውነት ዋና ክፍሎች እዛው ላይ ነው ያሉት፣ ሰውየው ፊት ላይ ማለት ፊት። ለዚህ ነው አላህ ስብሓነሁ ወተዓላ በዱንያ ላይ አክብሮታል። የሰው ፊት መምታት አይቻልም። ራሱ በቅጣት ጊዜ ፊትን ፊተኒቡል አልወጅሃ ነው ያሉት። ፊትን ተጠንቀቁ፣ ፊትን ራቁ ብለዋል። ያ እንግዲህ ፊት አይነሳም። ለምን? ለክብሩ ሲባል የቅያማው ቀን ጊዜ ደግሞ አላህ ስብሓን ወተዓላ ሲያዋርዳቸው የጀሃንም ሰዎችን አላህ ምንድነው የሚለው የተለያዩ የሆኑ የጀሃንም ቅጣቶችን በፊታቸው ነው የሚከላከለው ይላል። በፊታቸው በፊታቸው ይከላከላሉ። እጅና እግራቸውን አላህ ይይዝባቸዋል። በፊታቸው እንዲከላከሉ ይደረጋል። ዛሬ እኮ የፈለገ ከባድ ነገር ቢመጣ አንድ ሰው ፊቱን ይቀብራል እንጂ ፊቱን ይቀብራል እንጂ ፊቱን አጋፍጦ አይሰጥም። ግን የዛ ጊዜ አላህ ሲያዋርዳቸው በፊታቸው የከላከሉት ማለት ነው። ሐታ መንገዱን ሲሄዱ የጀሃነሙን መንገድ እንደዚህ ሲነድ በፊታቸው ነው የሚሄዱት። سبحان الله። አይ አስጁዱ ዙሉ ሊላህ ስጁድ ለአላህ سبحانه وتعالى መዋረድ ነው። ተضعu ታኖራለህ አሽረፈ ማፊቅ አንተ ላይ ካሉ ማለት ነው أشرف የሆነውን وهو الوجه እሱ ፊት ነው ታኖረዋለህ። የት ታኖረዋለህ? ፊ መውዲዕ ልአቅዳሚ ፊ ልአርድ ፊ መውዲ ልአቅዳሚ በግር በእግር ቦታ ላይ في الأرض መሬት ነው። መሬት ላይ የእግር ቦታ የእግር መቆሚያ ነው አይደል? እኛ አሁን ስጁድ የምናደርገው የእግር መቆሚያ ቦታ ላይ ነው ስጁድ የምናደርገው ማለት ነው። ወሃዛ እንግዲህ ይሄ سفل ወደ ታች መውረድ ወኑዙሉን መውረድም ነው። ሱፉል ኑዙል ነው ፈዩናሲብ ከዚህ ጋር አብሮ የሚሄደው ምንድን ነው? አንቱስኒያ على الله عز وجل بالعلو الله ليس سبحانه وتعالى بعلو ما وجسنا وفزق قام يهدو بعلو مالك يا الله يا بلاينة أنت هن يسأل الله مالنا ورد يسأل الله يا الله يا بلاينة من ناقرهنا تقابي ميهنا كأنما تقول عندما مثل بيتينا سبحان ربي العالى ستل عندما كتطروا عندما عندما كتطروا أنا عبد نازل أني يوردكم باريان إني عندما يوردكم ማለት ነው። ወአንተ አንተ ደግሞ ያ ረቢ ጌታዬ ሆይ ረቡን ጌታ ነህ፣ ዓሊም ከሁሉ በላይ የሆንክ ማለት ነው። ዓሊ አሉ ወነሕኑ ነዕለም እኛ እናውቃለን አሉ أن علو الله سبحانه وتعالى يا الله سبحانه وتعالى علو علو ذاتي وعلو وصفي وصفينا ذاتي مهون النوك ألن بلوال يا كلهم يا كلم عليك علو ذاتي ميبالو بزاسو بالله سبحانه وتعالى بأكالو الله كهلو بلاي ما هو ما وقع نو إيه كل تنيو علو وصفي ميبالو دمو ببهري لذانا من يلالو أما علو الذات علو الذات فإن الله تعالى فوق كل شيء بذاته الله سبحانه وتعالى بذاته ككل بلاي ما هو نور بذاته الله سبحانه وتعالى ككل بلاي الرحمن على العرش استوى الرحمن كعرش بلاي كف ظلال بالو مسلس الله كهل بلاي الثاني ولتن يودمو العلو الوصفي بباهري ويالو يبلاينة بباهري يالو يبلاينة إن وصفه عز وجل يا الله سبحانه وتعالى بهري يلال آه، متضمن لأعلى الأوصاف آه، متضمن يا يازن لأعلى الأوصاف آه، ከወስፎች ወይም ከባህሪያት በጣም ትላልቅ የሚባሉትን ባህሪያት ያቀፈ የያዘ ነው የአላህ ስብሓነሁ ወተዓላ ባህሪ የአላህ ባህሪ ትላልቅ ባህሪያትን ያካተተ የያዘ ነው لقوله تعالى الله سلال ولله لا الله አለው المثل الأعلى المثل ማለት الصفة الصفة ባህሪያት الأعلى የበላይ የሆኑ ባህሪያት ለምሳሌ صفة العلم صفة القدرة صفة الإرادة صفة المشيئة صفة العز صفة الكرم صفة الجود እያልን እንግዲህ የአላህን ስብሓን ወተዓላ ባህርያት ሁሉንም መጥቀስ ይቻላል ማለት እነዚህ ባህርያቶቹ በአጠቃላይ ትላልቅ የሆኑ ባህርያቶች ናቸው በምን በዚህ በእያንዳንዱ ባህሪ ላይ አላህ ሙሉ የሆነ ሙሉ የሆነውን ባህሪ ነው የሚያካትተው ማለት ነው እንደ ሰው ልጅ ግድብ ግድብ ነገር አለ ለምሳሌ አላህ ስብሓንሁ ወተዓላ ከሚገለጽበት ነገር አንዱ እውቀት ነው። የአላህ ስብሓነ ወተዓላ እውቀት ገደብ አለ ወይ ከተባለ ገደብ የለውም። በቃ አዋቂ ነው ሲባል ሁሉን ነገር ማለት ነው። ሰዎች የሚያውቁትን የማያውቁትን፣ የሩቁን የቅርቡን፣ ሁሉን ማለት ነው። ያለፈውን የሚመጣውን፣ አሁን ያለውን፣ የተሰወረውን፣ ያልተሰወረውን ሁሉም የአላህ ስብሓነ ወተዓላ እውቀት ሁሉን ያቀፈ ስለሆነ ችሎታው ሁሉን ያቀፈ ስለሆነ እዝነቱ ሁሉን ያቀፈ ስለሆነ እያልን ሁሉንም ማለት ይቻላል ሁሉም የአላህ ስብሓነ ወተዓላ ባህርያት በዚህ አይነት ምንድን ናቸው ማለት ነው ሙሉ ሙሉ የሆኑ ባህርያት በዚህ ባህሪው ላይ የአላህን ብዛት አዕለም ከማንም በላይ አዋቂ ነው ሲባል ከአዋቂዎች በአጠቃላይ በላይ ቻይ ነው ሲባል ከቻዮች ሁላ በላይ አሸናፊ ነው ሲባል አሸናፊ ነን ከሚሉት ሁላ በላይ ስለዚህ አላህ ስብሓነ ወተዓላ በባህሪውም የበላይ ነው ቅድም ያሳለፍነው ደግሞ በዛቱም የበላይ ነው መስአለቱን አንዲት ነጥብ ኢንሳኑን ሰጀድ አንድ ስጁድ ያደረገ ሰው ነው ስጁድ አደረገ وبقي عليه آيتان من حزبه بقي عليه بس ليك أرى آيتان هلت آيات وجه من حزبه كسو ህዝብ ህዝብ ማለት የሚቀራው የተለያየ ሆነ ተለምዶ ይኖረዋል። ከቁርአን ለምሳሌ አንዳንድ ጁዝ ነው ሁል ጊዜ ታህጁድ የሚሰግደው እሱ ላይ ለሶላት ላይ አንዳንድ ጁዝ ይቀራል። ሁለት አያ ሲቀራው አላሁ አክበር ብሎ እንትን አለ አጠናቀቀ። ከዛ በኋላ ሁለት አያ እንደቀረው ትዝ ፈቀረአሁማ ፊ ሱጁድ ሱጁድ ላይ ቀራቸው እነዚህን ሁለት አያዎች ፈማ ሕክሙ ዛሊክ ምንድን ነው ሕክሙ ነቁል እንላለን ሀዛ ላ የጁዝ ይህ አይበቃም ከዚህ በፊት ምን አልፏል ሱጁድ ላይ ቁርአንን እንዳትቀሩ የሚል አልፏል خير لأن قراءة القرآن في السجود سجود لا قراءة القرآن القرآن مقرات لا تجوز أي بكى كما أن الصلاة في بعض الأوقات لا تجوز በአበላ አውቃት ላይ አንዳንድ ወቅቶች ላይ ሰላት የማይበቃበት አለ። ሶላት በቃ መሰገድ የለበትም የተባለ ወቅት ወቅት አለው። ለምሳሌ ፀሐይ ናት ላይ ስትሆን የመሰለ ወይም ደግሞ ፀሐይ ከሱሽ ሶላት ይዝና እስከ የምትወጣበት ድረስ ያለው እንደዚህ ያሉ ወቅቶች አሉ ማለት ነው። ከአስር በኋላ እንደዚሁ የተከለከለ ነው። አላ ወኢኒ ኑሂቱ አን አቅረአ አልቁርአን አላ ላ ተጁዝ ቢባዕድ ለውቀት ግን ያው ፈርዱ ሰላት ያልሰገደው ሰው ምን ያደርጋል? ከአስር በኋላ ሰላት ክልክል ነው ሲባል ፈርድ ለሶላት ያልሰገደው ሰው እሱን አይመለከትም። እሱ ይሰግዳል፣ አስሩን ይሰግዳል ማለት ነው ዋጅቡን። እንደገና ደግሞ መስጂድ የገባ ሰው ይህም እንደዚሁ ሰበብ ስላለው መስጂድ የመግባቱ ሰበብ አለው። በእርግጥ ሰበብ ያላቸው ይሰገዳሉ አይሰገድም፣ እነዚህኛዎቹ ላይ ኺላፍ አለ። እነ ተሕየተል መስጂድ ማለት ነው። ነገር ግን ደግሞ በላጩ መስገዱ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ እንዲህ ሳይሉ ማንም ሰው መስጂድ ከገባ ይስገድ ብለው ስላዘዙ ማለት ነው። በዚህ ሰዓት በዛ ሳይሉ ሳይገድሙ። እንደገና ደግሞ የጠዋፍ ሰላት የሚባል አለ። ነቢዩ ሰለላሁ ዐለይሂ ወሰለም አይኩም ጧፈ አልበይት የትኛችሁም ፊ አየት ሰዓትን ካን ብለዋል። በየትኛውም ሰዓት የአላህን ቤት ካዕባን ጠዋፍ ካደረገ ይስገድ ብለው ያዘዙበት አለ። እንደዚሁ የጠዋፉም ሰላት እንደዛው ጊዜ ገደብ የለውም ማለት ነው። የትኛውም ጊዜ ይሰገዳል። እነዚህ ሰበብ ያላቸውን እንኸሱሳለን ባይሆን ያው እነ ታሕየት አልመስጅድ ከዛ ውጪ ሰበብ የሌለው ነፍለ ሙጥለቅ ባለፈው ያየ ሙጥለቅ የሆነ ሶላትስ የለም ተከልክሏል በዛ ጊዜ እና ፊ ባዕድ አውቃት ሰላት እንኳ ይከለከል አይደለም። ለዚህ ነው ሰላት ናህይ ባለበት ጊዜ አንድ ሰው ዝም ብሎ ነፍለ ሙጥለቅ ልስገድ ብሎ ቢነሳ ወንጀለኛ ትሆናለህ ነው አይደለም? ወንጀለኛ ትሆናለህ። ለምንድን ነው ወንጀለኛ መሆኑ? ስለሰገድክ ይልል ስለሰገድክ ሳይሆን ምን ስላደረግክ ነው የሚባለው? ሱናን ስለካለፍ የነቢዩን ዓለይሂ ሰላቱ ወሰላም ሱና ስለካለፍ ትቀጣለህ ይባላል። قال النبي صلى الله عليه وسلم النبي صلى الله عليه وسلم بلغان ألا نقو وإني نهيت أن أقرأ القرآن يعني قرآنا مقرأة تكلكي له راكعا أو ساجدا بلغان ركوع أدراكي هني سجود أدراكي هني فأما الركوع ركوعا فعظموا فيه الرب عز وجل يتاتشفن الله أتلقبت وأما السجود سجودا يهون اندهان فاجتهدوا في الدعاء دعاء لا برفو ፈቀሚኑን ቅርብ ነው ወይም የተገባ ነው አይ ዩስተጃበ ለኩም ለእናንተ መልስ ልታገኙ አይ ማለትም ቀሚኑን የሚለው ሐሪዩን ሐሪይ ነው የተገባ ነው ቅርብ ነው አይ ዩስተጃበ ለኩም ሊአነሁ ስለሆነ አቅረቡ ማ የኩኑ من ربه أقرب ما يكون من ربه። አንድ ሰው ከጌታው መጨረሻ ቅርብ የሚሆንበት ምን ላይ ስለሆነ ነው ስጁድ ላይ ነው كما قال النبي صلى الله عليه وسلم ነቢዩ صلى الله عليه وسلم እንዳሉት ምን ብለዋል أقرب ما يكون العبد من ربه وهو ساجد። አንድ ሰው ከጌታው ከአላህ ዘንድ የበለጠ ቅርብ የሚሆነው ስጁድ አድራጊ ሲሆን ነው ብለዋል እሺ ቀጥሎ ምን ይላል ሶስተኛ ኢዘን سلزيم يكثر من الدعاء كدعاء يا بزال في السجود سجود كدعاء يا بزال ماشي قتلوا من يعلم لنفسه لراس ولوالديه لا ولا جوتو ولمن شاء لشوه الله من المسلمين كمسلمون سم يترى ميشالا شكر الله سم تراتو ሰላቱን ምንም የሚጎዳው ነገር የለም። ነቢዩ ሰለላሁ ዐለይሂ ወሰለም ስም እየጠሩ ቁኑት ላይ ዱዓ አድርገዋል። ያ አላህ እከሌን እከሌን እከሌን እያሉ ማለት ነው። ስለዚህ ችግር የለውም። ፈኢነሁ ሐሪዩን አን ዩስተጃበ ለሁ እያናገራቸው ሳይሆን አላህን እያናገረ ስለሆነ ማንም ሰው ኸይር ፈኢነሁ ሐሪዩን እሱ ቅርብ ነው አን ዩስተጃበ ለህ ምን ሊያደርግ አላህ ተቀባይነትን ሊሰጠው هي اللي ሊቀበለው لأن وضع لأن وضع جبهته وهي أعلى وأشرف ما في بدنه في الأرض التي تداس بالأقدام فيها كمال الذل لله لأن وضع جبهته جنبار ما نورنا ونا وهي أعلى وأشرف ما في بدنه شيء بمهل قبات عرفت نقر وهي እቺ ፊቱ ማለት እኮ አዕላ የበላይና ወአሽረፍ የተከበረ ነው። ማፊ በደኒ ሰውየው ሲቆም ከላይ የሚሆነው ምንድን ነው? ፊቷም አዕላ ማፊ በደኒ ሰውነቱ ላይ ካለው የበላይ ክፍል ነው እንደገና ደግሞ ወአሽረፍ ሸረፍ የሚያሳየው የክብርን ነገር ነው እንጂ የበላይነቱን አለ አዕላ ስንል የበላይ ነው። እንደገና ደግሞ ወአሽረፍ የላቀ ቦታ ነው። የላቀ ቦታ ነው። ለዛ ነው መቼም አንድ ሰው ሲያገባም ፊቷን ነው እንጂ መቼም እግሯንም ይሄ የለም لأن وضع جبهته وهي أعلى وأشرف ما في በሰውነት ውስጥ ካለው አዕላ የሆነ ቦታ የላይኛ ክፍልና እንደገና ደግሞ የተከበረ ክፍል ቢኖር ፊት ነው ይህንን ፊቱን ሊአነ ወضع ጀብሀቲህ እያለ ነው ይህንን ፊቱን ማኖሩ ፊል አርض መሬት ላይ التي تداس بالأقدام بأقر مترقته مريت لاي أقر مرنا مجالي فيها بزي وسط من الله بما نورو قسط بما سقمته لاي كمال الذل لله ملو يهون المغارد لله سبحانه وتعالى مغارد الله بتعام لله يتنا أن سيتوارد مهم يا سيد ولهذا الذين ورد يمتوا في الحديث بحديث عن النبي صلى الله عليه وسلم كان النبي صلى الله عليه وسلم أقرب ما يكون عبد من ربه وهو ساجد لا الله عنده سوكو በታዘዘ ቁጥር ወደ አላህ እየቀረበ ይላል። በዚህ እንግዲህ ለአላህ ብሎ ግንባሩን መሬት ላይ መረማመጃ ላይ በማድረጉ አላህ ስብሐነ ወተዓላ ምን ያደርገዋል ማለት ነው? ከሱ ከአላህ ዘንድ በጣም የቀረበ ያደርገዋል። سبحان الله القائم أرفع من الساجد القائم ይሄ ቆሞ ያለው እኮ أرفع من الساجد ከስጁድ ካደረገው ያው በመቆሙ ከፍ ያለ ነው። ላኪን ነገር ግን لما تواضع الساجد لله ساجدوا لله سبحانه وتعالى سجود سجد الرجمان لله سبحانه وتعالى بتنا النساء رفعه الله الله كفى الرجل وصار أقرب إلى الله عز وجل فقام يقولك يتنيو ود الله كرم ما لهم سجود هذا الرجل نعم فينبغي يقبل أن تكثر من الدعاء كدعاء للتابة زيلا كدعاء للتابة زيلا يقبل እሺ في هذا السجود በዚህ ስጁድ ውስጥ ከዱዓ ልታበዛ ይገባል في الفريضة بفرض صلاة يهن وفي النافلة بنافلة ሰላት فرض صلاة የሚባለው እንግዲህ ግዴታ ሰላቶች አምስት ወቅት ሰላት ጁምዓ እነዚህ ፈርድ ናቸው በዚህ ጊዜ የሚሆን ወፊ ናፊላቲ ጭማሪ ላይ قبلية بعدية مثلو الضحى مثلو صلاة الليل مثلو تراويح تهجد نزيه الله نحن نحن والنزي بنا في لوجه سجود آه، وسلم على الدعاء مع بزاد يوددل إلا إذا كانت مأموم إلا إذا كنت مأموما آه، مأموم كهون كنجي فإنك ملزم أنت إذا قذي قديت هيسة على بهنه ቢሙታበዓት ኢማም ኢማሙን በመከተል ስጁድ አደርጋለሁ ብለህ እንደ አንዳንዶቹ አትቆይ። ሱና ሰራለሁ ብለህ ምን ታፈርሳለህ ማለት ነው? ዋጅቡ ኢማም መከተል ዋጅብ። ስለዚህ አንተ ዱዓ እያደረግህ እንዳትቆይ ማለት ነው። ኢማሙ ከተነሳ መነሳት። ወላ ተተኸለፍ አትዘግይ፣ አንሁ ከሱ ከኢማሙ ወይም ወላ ተተኸለፉ መዘግየት የለብህም አንሁ ከሱ ወየድዑ عند سو دعاء درقال بما شاء بشو بشو ما بفلقوا إلا الإثم وانجال سكر وقطيعة الرحم ضمننا نقرأ سكر وقطيعة الرحم ضمننا نقرأ سكر الشاب وطاتي هنا يدعو يا الله أكبر بالزواج بالزواج دعاء درجال እያለ ያ አላህ ዘውጀኝ እስከ መቼ የቁል ይላል አላሁመ ጌታ አላህ ወይ እርዙቅኒ ረዝቀኝ ርዝቅ ነው ማለት ነው ዘውጀተ ባለቤትን ረዝቀኝ ይበል እንዴት ያለ እንዴት ያለ ይሆንለት ሷሊሐተን ይበለው ዘውጀተን ብቻ አለ አላህ መቼም ጥሩ ነው የሚሰጠው መስፍ አይሰጥም ነገር ግን ጥሩ ማለቱ ተገቢ ነው የሚሆነው ሀብ ለና ምን አዝዋጅና ወዙርያቲና ቁረተ አዕዩን የአይናችን ማረፊያ የሚሆኑትን ስጠነ ጥሩ ጥሩን በዚህ ያለውን መለመን ምን ነው ባላገባው የሚባልበት ሳይሆን ማለት ነው። አላሁመ እርዙቅኒ ዘውጀተን ዘውጃን ስጠኝ ይበለው። እሺ ወሁወ ሳጅድ ስጁድ አድራጊ ሆኖ አው ደግሞ طالب العلم ይሁን ያኛው ሰው የቁሉ ይላል አላሁመ ዝኒ ዒልመ ጌታዬ ሆይ እውቀትን ጨምርልኝ፣ ወርዙቅኒ ፈህመን ግንዛቤንም ስጠኝ። ቀርቼ ቀርቼ የማልጠቀም እንዳታዘ ቢሆንም እዛ እሺ ወርዙቅኒ ሕፍظን ሕፍظን ማለት ነገሮችን በልቦናዬ የምቀርጽበትን ሕፍظን ስጠኝ ረዝቀኝ ብሎ ይበል። እሺ ዋሂድ ደግሞ ሌላ አንድ ይኖራል። የብኒ በይተሁ ቤቱን የሚገነባ የቁሉ ይላል አላሁመ አዒኒ ዐላ ኢትማሚሂ ያ አላህ እንደው በመሙላቱ ላይ ይሄንን ቤት በመጨረስ ላይ አግዘኝ ብሎ ወደ አላህ ይበል ሰሃቦች እኮ ካኑ የድዑና ቢሽስዕ ኒዓሊህም ነው የሚባለው ለጫማቸው ማዘቢያ ይሄ ጫማ ማሰሪያ እዚህ ጋር የምትገባው ለዛች ተቀር ዱዓ ያደርጉ ነበር ይባላል ዱዓ አይናቅም ማለት ነው ለሁሉም ነገር ዱዓ ይደረጋል ያው ብዙ ጊዜ ግን ሊያበዛው የሚገባው እንዴት ያለ ዱዓ ነው ቅል ተቀል የሆነ ማለት ነው ሁሉንም ያለ ለምሳሌ ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበን ናር ያለ ሰው ምን የቀረበ ነገር አለ? በዱንያም መልካሙን ስጠኝ በአኺራም መልካም ስጠኝ አለ። ከእሳት ቅጣት ጠብቀኝ ምን የተረፋለሁ? ምንም የተረፈ የለም። ስለዚህ ትልቁን አብዛኛው ጊዜ ያው ጥቅሉን ያደርጋል። ነገር ግን <clears throat> ያ ሳይሆን ደግሞ ከ አንዳንዴ ለብቻው ተነጥሎ አሳሳቢ የሆነ ነገር ላይ ዱዓ ይደረጋል። አብሶ የዚዋጅ ነገር ከሆነ አሳሳቢ ነው። አልሙሂም ዋናው ይላል አሳሳቢው ነገር ወድዑ الله بما شئت አንተ አንተ በሻሃው ነገር አላህን ነው ይላል። እሺ ሊአነ ሙጀረደ ዱዓ ዱዓ ራሱ ዱዓ የሚባለው ይሄ ሙጀረደ ዱዓ በቃ دعاء سبال راسه دعاء من مبالو نجر من دمنا عبادة أملكونا ونما ثم بلا أنت يفلك كون الله عند الطيق راسه ما طيقه عبادة سلزي أتزنا قيلا كما قال تعالى الله سبحانه وتعالى اندالو وقال ربكم جثاتش هذا ادعوني لمن استجب لكم تقبلاتش هذا استجب لكم تقبلاتش هذا ኢነ ለዚነ የስተክቢሩን አን ዒባደቲ እነዛ ከኔ አምልኮች የሚኮሩ ሰዎች አሉ። አላህ የማይለምኑትን ምን አላቸው? ኩራተኞች አላቸው። ሊያውም ከምን የኮሩ አላቸው? ከዒባዳ የኮሩ አን ዒባደቲ እኔን ከማምለክ የኮሩ። ስለዚህ አላህን አለመጠየቅ ምን አይደለም ማለት ነው የሚወደስ ነገር አይደለም። አንድ ሰው አለመጠየቅ ከሆነ ይወደሳል። ሰውየው በራሱ የሚብቃቃ ሰው መሆኑ ያስወድሰዋል በራሱ የሚብቃቃ ወደ ሰው ከጃ አለመሆኑ ግን ደግሞ ከአላህ ደግሞ ከጃይነት ነው የሚያስመሰግነው እንጂ መብቃቃት የለም ማለት ነው በምን ትብቃቃለህ ያ ኢነ الذين يستكبرون عن عبادتي إن الذين እነዛ يستكبرون የሚኮሩ عن عبادتي ከአምልኮዬ ሰየድኹሉን ይገባሉ ጀሀነመ ጀሀነምን ዳኺሪን የተዋረዱ ሲሆኑ ይላል እንደ ኮሩት የተዋረዱ ሲሆኑ ይገባ በተቃራኒ አንድ ሰው የሚቀጣው ሁል ጊዜ ቢነቂብ ቀስዲህ እሱ የፈለገው ነገር አለ፣ እሱ ከፈለገው ተቃራኒ ነው። እሺ እንግዲህ ምን ይላል ቀጥሎ والدعاء هنا دعاء እዚህ ቦታ ላይ وفي غيره ሌላም ቦታ ላይ من الأماكن التي يشرع فيها في الصلاة በሶላት የሚደነገግባቸው የሆኑ ስፍራዎች ላይ ينبغي ይገባል أن يحافظ الإنسان فيه ሰውየው ሊጠባበቅበት على على الوارد ዋሪዱ ላይ ዋሪድ ማለት ከነቢዩ ስ ሰለም የተገኘው ላይ ነቢ ስ ሰለም ያደረጉት አይነት ዱዓዎችን በዋሪዱ ላይ መጠባበቅ ይገባል ከራሱ አዲስ ዱዓ ከሚፈበርቅ ከነቢዩ ሰለላሁ ዐለይሂ ወሰለም የተገኙ ዋሪድ የሆኑ ዱዓዎችን ቢያደርግ የተሻለ ነው። በዚህም ቦታ ይሁን ወፊ ገይሪ አላል ተሸሁድ መጨረሻ ላይ አሁን ዱዓ የፈለገውን ዱዓ ያድርግ ብለዋል ነቢ ሰለላሁ ዐለይሂ የተሸሁድ መጨረሻ ላይ ማለት ነው። አተሕያት ጨርሶ ያንን አላሁመ ኢኒ አዑዙ ቢከ ብሎ ከአራት ነገር ከተጠበቀ በኋላ ሚን ዐዛቢ ጀሀነም ወሚን ዐዛቢ አልቀብር ይህንን ይህንን ካደረገ በኋላ መጨረሻ ላይ አንድ ሰው የፈለገውን ዱዓ ማድረግ ይችላል ማለት ታዲያ የፈለገውን ዱዓ አድርግ ሲባል ከዋሪዱ ቢመርጥ ይሻላል ከዋሪዱ ማለት ከመጣው ከነቢ ስ ሰለም ከተገኘው ወኢዛ ፈዓለ ልዋሪደ ዋሪዱን ከሰራ ፈለሁ አን የድዑ ቢማ አሐበ ዋሪዱን ካደረገው ማለት በቦታው ላይ የመጣውን ከነቢ ስ ሰለም የተገኘውን ካደረገ ፈለሁ ለሱ አለው አን የድዑወ ዱዓ ሊያደርግ ቢማ አሐበ ከዛ በኋላ በወደደው በፈለገው ዱዓ ማድረግ ይችላል። ዱዓ እንግዲህ ለእኛ አይነቱ ጣሊባ ላይ የሆነ ሰው ኪታብ እንደዚህ ከፍቶ የሚቀራ ሰው አረብኛውን ማድረግ ያለበት እንደዛ ነው። ደግሞ ምንም የማይችልና ምንም አላውቅም እኔ አረብኛው ፍጹም አይገራልኝም፣ ታዲያ ዱዓ የተባለ ነው ብሎ የሚል ከሆነ በአማርኛም ቢሆን አድርገው እንለዋለን። ችግር የለም። ሶላት ውስጥ አዎ ሶላት ሶላት ውስጥ በአማርኛም ቢሆን ዱዓ ቢያደርግ ችግር የለውም አላህ ይቀበለዋል አላህ ሰሚ ነው ምን የለውም የሚያበላሽ ነገር የለውም እያወራ ያለው ከማን ጋር ከአላህ ጋር ስለሆነ አማርኛ መሆኑ هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه Thank you.